ሳምንት የውይይት አጀንዳ ሁሉ ይህ የውይይት አጀንዳ ብዙዎቻችንን ያሳትፋል የሚል እምነቱ አለን። አምባገነኖች ህዝብ መብቱን እንዳይጠይቅ የሚያደርጉበት የማግለያ ዘዴዎችና መሳሪያዎች የሚል ነው። ጉዞው ረጅም ነው፣ አስቸጋሪ መንገድ ትዕግስት በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ጉዞ አድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው ጋራ ቁጥቋጥ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬታ እንቅፋት አዳላ ሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው። ቀለል ያለውን ነው ያቀረብኩት። ሌላኛው ሙቀስ በጣም ቀላል እኛስ ምን አድርገናል የሚለውን ደግሞ ብናተኩርበት መልካም ነው። ምሳ ምሳ የለም ይባላል በቀላል አነጋገር ምሳ እንኳን ጥረት ሳይደረግ አይገኝም ነፃነት ነፃነት ደግሞ ፍልሚያ ሳይደረግ አይገኝም ለዚህ ነው ባለፈው ጊዜ መብት ያልጠየቀ መብት አይገባውም የሚል አይነት ውይይት ነገር provocative ውይይት ያደረግ ነው dictator ስኬት መጣ ከኛው መሃል እኮ ነው ብዙ ጊዜ ቃል ደጋግመዋለሁ እኛ mindset አችን መቀየር አለበት ወደ ምን ወደ መብት ጠያቂ የራሱን መብት የሚጠይቅ የሰውን መብት ያከብራል ስለ ራሱ መብት ደንታ አይደለው ስለ ሰው መብት ደንታ አይደለው ከዛ ነው መጀመር ያለበት አምባገነኖች ተጫኑ አምባገነኖች አሰሩ አምባገነኖች ገደሉ ሌላኛውም ህዝብ እኮ በዛ ውስጥ አልፎ ነው ነፃነቱን ያስከበረው ይሄ መታወቅ አለበት ጠንካራ አምባገነን በአንድ ሀገር ካለ የዛ ሀገር ህዝብ mindset ኡ ሊመረመር ይገባል የተመቸው ህዝብ አለ ማለት ነው ጠንክሮ እንዲወጣ በተለያየ mindset ውስጥ ያሉ ህዝቦች የተለያየ ጎዳና ይመርጣሉ ከጎረቤት ሀገር አይደለም አንድን ሀገር አንበርክኮ የሚገዛው ጋዳፊ ሊቢያን እንደዛ አንበርክኮ አዋርዶ የገዛው ከጎረቤት ሀገር አንበርቶ አይደለም የዛው የሊቢያ ልጅ ነው እነሳዳምም ለኮሎኔል መንግስቱ መንግስቱም የሀገራችን ሰው ናቸው የዛሬዎቹ ወደ ዘመናዊ ዲክታተርነት ራሳቸውን የለወጡትም 30 አመት ከ20 ዓመት በላይ አምባገነንነትን አንፈልግም መብታችን ተጣሰ የህዝባችን መብት ተጣሰ ብሎ በቁርጠኝነት የፍትህ መጓደል የተዋጉ ወገኖቻችን ናቸው። ወደዚህ ወጥመድ መውደቃቸው በጣም ያሳዝናል። ሌላኛውም ወደዛ አይነት ወጥመድ እንዳይወድቅ ህዝቡን ልክ መጠበቅ ያለበት አንድ ስለ ዲክታተር የጻፈ ሰው ስናገር የመብት ገፈፋ እንደምሽት ነው ይላል። ባንዴ ከቻ አይልም። ምሽት ቀስ እያለ ብርሃንን እየበላ ነው ወጣው። እንደዛው ምልክቱ በታየ ጊዜ መፍትሄ ካልተፈለገለት ጨለማ መከናነብ ይግድላል። ከዛ ይሸሹ ገና ምልክቱ ሲያዩ አይመቸንም አይገባንም በዚህ ጎዳና መሄድ አንፈልግም የሚሉ የህብረተሰብ ክፍሎች ያስፈልጋሉ ያ ማለት ቀድሞ የእያንዳንዱ ዜጋ ነክቶ መብቱን ማወቅ ማለት ነው አንደውቱ እንዳይዘጋ መብቱን ማወቅ ያ የዜጋ ግዴታ ነው ፍራቻም መክፈፍ መቻል አለበት የህብረተሰብ ክፍል መብቱን አውቆ ስጠይቅ መብት ገፋፊ ያፈገፍጋል አነስም ትበድጂ እንጂ መብትን ለቀቅ ያደርጋል መብት ለቀቅ በተደረገች ጊዜ ማፍቂያ የላትም ትጠማለች ህዝቡን ይገፋል ይህ ነው የምፈልገው ሌላኛው በቁጠኝነት ህዝብን ታግሎ የሚያታግሉ አካሎች ያስፈልጋሉ በእውቀት ላይ በተመሰረተ የህዝብን የልብ ትርታ የሚያዳምጡ ራሳቸውን ከወደፊት ዲክታተር ከመሆን አምባገነን ከመሆን ለማላቀቅ ጥረት የሚያደርጉ ከጅምሩ ማለት ነው ለመከራ የማይበገሩ ወገኖች ያስፈልጋሉ ባላያነት የሚቆሙ ለህብረተሰቡ መሪ ያለው ህዝብ ለተመሪነት ብቃት ያለው ህዝብ ባለድል ነው መሪ ብቻውን ቆራጥ ቢሆን ህዝቡ ለመከተል ፍቃደኛ የማይሆን ከሆነ ችግር ነው mindset መቀየር አለበት አንደበት የሚያዘጉት በምንድን ነው የዘመኑ ዘመናዊ dictator ኦች አንድ አንደበት የሚያዘጉበት መንገድ በመከፋፈል ነው ላለመከፋፈል ጠንክሮ መስራት ደግሞ የተቃዋሚ ድርሻ ነው ሁሌ ያደራጀኝ ማለት የለበትም አምባገነን ተቃዋሚን የማደራጀት ኃላፊነት የለበትም ነፃ የመጫወቻ field ነው መስጠት ኃላፊነት ያለበት ላለመከፋፈል ጠንክሮ መስራት ደግሞ የተቃዋሚ ድርሻ ነው ሁሌ ያደራጀኝ ማለት የለበትም አምባገነን ተቃዋሚን የማደራጀት ኃላፊነት የለበትም ነፃ የመጫወቻ field ነው መስጠት ኃላፊነት ያለበት እንድንቀሳቀስ ነፃነቱን መደጎም የለበትም እንጂ እሱን አሳድጎ አባብሎ አሳድጎ አንድ እንዲሆንና መነጋገር እንዲችል ማድረግ አላፍነት የለበትም ለዛ ብቃት ከሌለው ተቃዋሚ አይደለም ህዝቡን በዳይ ነውና ከፋፋይ ነው እንጂ ያም ልታወቅ ይገባል ያንን ደግሞ የሚያርመው ህብረተሰቡ ነው አንደበቱን ስከፍት ማለት ነው ላለመታፈን የሚፈልግ ህብረተሰብ ከሆነ ተቃዋሚውን ይነቃቃል ማሰብን ለመሪ ሰጥቶ እንዳሻው የምነዳውን መሪ ነኝ ባይን የሚከተል ከሆነ ለመረገጥ የተዘጋጀ ማህበረሰብ ነው ማለት ነው ይህም ልታወቅ ይገባል ከሁሉም አቅጣጫ ነው መሪን ብቻ መውቀስ ትርጉም የለውም ስለ አምባገነኖች አንደበት ማዘጊያ እንግዲህ ወደ ርዕሱ ልመለስ አጠር አንደኛው ማሰር ነው ማሸማቀቅ ነው በጣም አዋራጅ የሆኑ እርምጃዎችን መውሰድ ነው ይህንን በሀገራችን በተቃዋሚ ፓርቲ አባል ላይ ተፈጸመና አጸያፊ ስራ ሰምተናል institutionalized የሆነ በተቋም የተደገፈ ወንድ ልጅ ያዋረደ ከባህል ውጪ የሆነ ድርጊት መፈጸም psychologically የሰው ልጆች torture ለማድረግና ከትግል ለማራቅ የሚደረግ ስራ ነው ያንን በቆራጥነት መቋቋም እጅግ አስፈላጊ ነው እንዲህ አይነት ነገሮችን መዝግቦ ማለት አንደበቴ አይዘጋም እንዲህ አይነት ጉዳዮችን መፋጠጥ ዝግጁ ነኝ የሚል ነፃነቱን ፈላጊ ነው ከዛ ምሽሽ ወኔው ኮላሽ ግን ተረጋጭ ነው እናቶችን ሴቶች ላይ ያተኩራሉ ወንድ ይደናበራልና ሚስቱ ስትያዝና ያንን መቋቋም መቻል ነው አንደበቱ እንዳይዘጋ በርካታ ነገሮች አሉ ያልተሰራ ወንጀል ፋብሪኬት በማድረግ መለጠፍ ነው ለዛ የተቃዋሚ ጎራ ነው ጥንካሬ ማሳየት ያለበት የቀለጠፈ የአዲስ አምባገነን ስራ መሆኑን አውቆ ትከሻ ለትከሻ ገጥሞ መቆም መቻል አለበት ግን አንዱን ተቀብሎ እሱ የማይመቸውን ፖለቲካ የሚያራምድን ለመክሰሻነት እንደ መሳሪያ መገለገል ከሆነ መቃብሩን ነው የሚቆፍረው ይሄ በትክክል ልታወቅ የሚገባ ነው ከዚህ ልታለም ነው ተቃዋሚ ነኝ እያለ አንዱ ተቃዋሚ ተብሎ የሚከሰስበትን ፋብሪኬት የተደረገ ወንጀል መልሶ የሚያስተጋባ ከሆነና ያንን የሚያደምቅ ከሆነ ነግበኔ ነው እሱም ነገ የሚዋረድበት ይሆናል ይህንን ተቃዋሚ ነኝ ባይም ሊያስተውለውና ሊገመግመው የሚገባው ጉዳይ ነው መከሰስ ነው አሸባሪነት የዘመኑ ቋንቋ ደግሞ አሸባሪ ነው ከ September 11 በኋላ ቀደም ፕሬዝዳንት ያለኩት የዘመኑ አምባገነን ከ September 11 በኋላ የተፈጠረው ነው ከተገናበረው አምባገነን በኋላ የወጣው ዘመናዊ አምባገነን ነው እሱ ሁሌ ካደበቱ የማይጠፋው አሸባሪ ምሎ ቃል ነው fabricate ያደርጋል አሸባሪ ይመቸዋል አሸባሪ መሆን የማይቆጣ ጀነሬሽን ማፍራት ነው የተቃዋሚ ስራ የሚቆጣ በቀላሉ የሚገነፍል ለዘመናዊ dictator ይመቻል ምክንያቱም ራሱ አጥፍቶ ሌላኛው ላይ ከመለጠፍ የማይመለስ ትንሽ ጥፋት የሚያጠፋን ካገኘ እዛች ላይ ማነጣጠሩ ልምዱ ስለሆነ ጥንቃቄ ይገባል ሰዎችን በአሸባሪነት ማሰር የተለመደ ነው አሸባሪ የሚለውን ቃል ምንነቱን ግልጥልጥ አድርጎ መነጋገር ያስፈልጋል ወይስ ዘን እንወያይበት ይሆናል ጽንሰ ሐሳቡ ከየት እንደመጣ የት እንደጀመረ ለነማን እንዳገለገለ በነማን እንደተመሰረተ የነማንን interest እንደሚያገለግል በሰፊው የምንወያይበት ጊዜ ይመጣል። ማንዴላን የመሰሉ ታላቅ ሰው አሸባሪ ተብሎ ለ27 ዓመታት ታስሯል። ሰውን በቆዳ ቀለሙ ከሰው በታች ነው ብሎ በመዳኝ ዳኛ ሰውን ጥቁር ስለሆነ ውሻ ነው የመዳኝ ዳኛ ፍርድ ቤት አቁሜ አንተን አሸባሪ ብዬ ከሳለሁ አለበት ነው። ጋንዲ የብሪቲሽ ኮሎኒያል ፓወር ካገሪው ውጣ ባሉ ጊዜ አሸባሪ ብሎ ነው ያሰራቸው። ወንጀል ፈጽመሃል የሚያሸብር ስራ ሰርተሃል ተብሎ ነው የታሰሩት list ኡ ረጅም ነው ማንዴላ የኖብል ሽልማትን ባገኙ ጊዜ በአሜሪካ ኮንግረስ list ውስጥ አሸባሪ ተብሎ ነበረ ስማቸው ተቀምጦ የነበረው ደቡብ አፍሪካን ለአራት ዓመት በፕሬዝዳንትነት አገልግለው በነበረበትም ጊዜ በኮንግረሱ list ውስጥ በአሸባሪ list ውስጥ ነበሩ አስገርምም ቃሉ ከንቱ ነው እንደ ተጠቃሚ ነው ሊያሸብር ሊያስፈራራ አይገባም የዘመኑ ዲክታተር ግን ይህንን አሸባሪ የሚለው ቃል ህዝብን አንደበት ለማስያዝና ለማስፈራሪያነት የሚገለገልበት ነው ስለ መሰረቱን ግልጽ ማድረግ ነው ይህንን ነው አጥጥሮ ማወቅ የሚያስፈልገው እነስ እስክንድር ነጋ ብዕር ነው ያላቸው አሸባሪዎች ነው የተባሉት ነቢዩ ደግሞ ብዕር ነው ያላቸው አሸባሪዎች ነው የሚባሉት በአሳዛኝ ሁኔታ ታሞ የህክምና እድል እንኳን የማይሰጣቸው ሆኗል አሸባሪ ስለተባሉ ከነሱ በላይ የሚጽፉ ሰዎች ውጭ ይቀመጣሉ በርካታ ነገሮች አሉ እንግዲህ ተወያዩበት ጠንከር እንበል በአንድነት እንጓዝ የአላህን ገመድ አጥብቀን እንያዝ አሚር ያዘዘውን ሁሉንም እንታዘዝ ችግሮ ሰዎች ካሉብን እየተረዳዳን እየተማማርን እንጓዝ ወደፊት ሁሉን ነገር ችለን ስሜታዊ ሳንሆን ክፍፍል ሳንፈቅ ምንታዘዘውን ተግባርን በማክበር በውሳኔ ጸንተን በአንድነት በህብር ጉዞ ረጅም ነው። رجم نور